قل إن الله الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم وهذا يهلل سد من حديد كبر كبرت هنا من دنو سد نو مالتنو سد مالت من جنب نو مالتنو በይነ ጀበለይን በሁለት ተራራዎች መካከል የተገነባ በናሁ ዙልቀርነይን ዙልቀርነይን የገነባው ነው ማለት ነው። ምኖች እንዳይወጡ ያእጁጅና ማእጁጅ ፈሳረ ረድመን ዋሂዳ ራሱን የቻለ ትልቅ ምን ሆነ? ረድም ሆነ ማለት ነው። ባለፈው ረድምን ምን በማለት ፈስረና ረድምም ማለት ነው እ ማለት ነው። ኸይር ردما واحدا يحدثها هؤلاء القوم النازي هزبوتشن من الميل ميقار المفسدين في الأرض بمدر لي يبلاشو يهونوتن أن أذية الناس سولجوتشن عذا كما درقنا والإفساد في الأرض بمدر لي كما بلاشت يمن ملاتشو يميقار داتشو انجم بسر فإذا جاء الوقت يا قزي متى قزي الذي قدر አላህ سبحانه وتعالى የወሰነው ጊዜ ሲመጣ ኢንሂዳሙ ሰዲ ፊ ምን የሚልበት انهدام ማለት መፍረስ ማለት ነው። ያ ግንብ የሚፈርስበት አላህ የወሰነው ጊዜ ሲመጣ ጀዓለ ላሁ ሙሳዊየን ሊልአርድ ከምድር ጋር የተስተካከለ አላህ سبحانه وتعالى ያደርጓል። ዋዕደን ላቡደ ሚንሁ ይህ ደግሞ መከሰቱ የማይቀር የአላህ ምንድን ነው ቀጠሮ ነው ይላል። ፈኢዘን ሀደነ ይህ ግንብ የፈረሰ ጊዜና የኽሩጁነ ዐለ ናስ ወደ ሰው ልጆች ምን ይላሉ ይወጣሉ ወየሙጁነ ምን ይላሉ የሙጁ ማለት ይደባለቃሉ ወየንሲሉነ ምን ይላሉ እየተተረተሩ ይወርዳሉ እየተንደረደሩ ማለት ነው ይወርዳሉ አዩስሪዑን አልመሽ ባካሄዳቸው በጣም ፈጠን ይላሉ ሚን ኩል ሀደቢን ከእያንዳንዱ ሀደብ ከእያንዳንዱ ምን ተራራማ ቦታ ثم يكون النفخ ከዛ ደግሞ ንፊት ይሆናል ማለት ነው ፊሱር በቀንድ መሰል ማለት ነው እንዲነፋ አላህ Subhanahu Wa Ta'ala ምን ይላል ይወስናል ማለት ነው ቀሪበ ሚን ዛሊክ ከዚህ ክስተት በቅርብ ጊዜ ውስጥ ማለት ነው ያራቀ በቅርብ ማለት ነው ይነፋ ዘንድ አላህ ውሳኔውን ያስተላልፋል وأما الدليل مرجع ما من السنة كحديث ففي صحيح مسلم በሰሂ مسلم يتزجبال من حديث نواس بن سمعان فنواس بن سمعان يتزجب حديثا عن النبي صلى الله عليه وسلم أنه قال نبي عليه الصلاة والسلام اندي بلوان إن الله تعالى يوحي الله سبحانه وتعالى أملاك ملكتني أستلال لفال إلى عيسى ودما ወደ ዒሳ ማለት ነው ያስተላልፋል እብኑ መርየም ባዕደ ቀትለት ደጃል ባዕደ ቀትሊህ ደጃል ደጃልን ከገደለ በኋላ አኒ ቀድ አኽረጅቱ ዒባደን ሊ ይለዋል አላህ በእርግጥ እኔ አዎ ከኔ ባሪያዎች ማለት ነው ፍጡሮች ውስጥ በዚህ ምድር ላይ አውጥቻቸዋለሁ ይላል። በዚህ ምድር ላይ እንዲገኙ አድርጌያለሁኝ። ላቡደ ሊአሐድን ላ ዩዳኒ ላቡደ ላ ዩዳኒ ሊአሐዲን አንድም ሰው መቋቋም የማይችል لا يدان يدان ማለት መቋቋም ማለት ነው። የማይችሉት لأحد بقتال እነሱም መጋደል የሰው ልጅ ምንም አይችል የፈለገ ያክል ምን ቢኖረው ኃይል ቢኖረው እሱን መቋቋም አይችልም። ፈሐርዝ ዒባዲ ኢለ ጡር ፈሐርዝ ምን ጠብቅ፣ استر ማለት ነው። ሸፍናቸው ዒባድ ባሪያዎቼን ይዘህ አው ወደሚከልላቸው ቦታ ሂድ ይሏል። ኢለ ጡሪ ወደ ምን ጡር ማለት ማለት ወደ ተራራ ማለት ነው አይደል? ወየብዓቱ ላሁ የእጁጅ ወመእጁጅ ከዛ አላህ ስብሓነሁ ወተዓላ በምድር ላይ ያእጁጅና ማእጁጅ ምን ይላቸዋል? ይልካቸዋል። ያ ግንብ ፈርሶ ማለት ነው ውሳኔውን ሲያስተላልፍ ወሁም እነሱ ሚን ኩል ሐደብ የንሲሉን ብለነዋል። ፈየሙሩ አወሉሁም ዐላ ቡሐይረቲን قبرية فيشربون أو أولهم يمجم مرا يوتوت مالتنا يالفال بحيرة مالت بحر مالتنا تصغير طبرية مبال بحر أكباب يالفال فيشربون يتتالوا ما فيها بوستو اللون مالتنا بحر ويمر آخرهم ليلا ደግሞ دمو ይላሉ فيقولون لقد كان بهذه مرة مرة ما ቦታ ላይ ውሃ ነበር ከዚህ በጣም በአንዴ ማለት ነው ከብዛታቸው የተነሳ በዛሬ ደግሞ የመውሰድ ሁኔታቸው በጣም ማለት ነው ትንሽ እ ላቅ ያለ ከመሆኑ የተነሳ ማለት ነው ምን ይሉታል ውሃውን ይጨርሱታል ከዚህ በፊት እኮ እዚህ አካባቢ ባህር ነበር ይባላል ለቀድ ካነ ቢሃዲህ መረተማ ወዩሕሰሩ ነቢዩላህ ዒሳ ወአስሓቢህ ዒሳ ዓለይህ ሰላምና የእሱ ሐዋርያቶች ተከታዮች በአጠቃላይ ምን ይላሉ? ይታገታሉ። ይታገታሉ። ተግባባን። በቃ መንቀሳቀስ አይችሉም። እዛው ተራራ ዋሻ ውስጥ ገብተው ቁጭ ይላሉ። ሐታ የኩነ ረእሱ ሰውሪ ሰውሪ ሊአሐድህም ኸይረን ሚን ሚአቲ ዲናር ሊአሐድኩም ልየውም ዛሬ እናንተ ማለት ነው መቶ ዲናር አድናቆት ሰጥታችሁ ትልቅ ቦታ እንደምትሰጡት እነሱ ዘንድ የበሬ ጭንቅላት እንደዛ ውድ የሚሆንበት ጊዜ ይመጣል እናንተ አሁን መቶ ዲናር ትልቅ ነው አይደል ለምታደርጉት አሏቸው ለሰሃቦች ነዓም ነው አይደል እነሱ ዘንድ የበሬ ጭንቅላት እንደዚህ ውድ ይሆናል አንድ የበሬ ጭንቅላት ቢያገኙ የሚወዱበት አጋጣሚ ይኖራል ማለት ነው በቃ የሚላስ የሚቀመስ አይኖርም ተግባባን وفي حديث حذيفة رضي الله عنه عند الطبراني ويمنعهم الله من مكة والمدينة እነዚህ ፍጡሮች እንግዲህ የማይገቡበት ቦታ የለም ከመካና ከመዲና አላህ ስብሓን ወተዓላ ምን ይላል ያግታቸዋል እንዳይገቡ ይከለክላቸዋል ወበይት ልመቅዲስ እንዲሁም ከበይተል መቅድስ ማለት ነው ቃለ ልኢማሙ ነወዊይ ረሒመሁ ላሁ ተዓላ ሁም ሚን ወለዲ አደም አንዳንዶች እንግዲህ ሰው ማያደርጓቸው ስላሉ ይሄ የተሳሳተ አመለካከት ነው ሁም ሚን ወለዲ አደም ከአደም ምሎች ናቸው ዝርያዎች ናቸው ማለት ነው عند أكثر العلماء አብዛኛው ዑለማዎች በሄዱት አቋም ማለት ነው وقال ابن عبد البر ይህንን በተመለከተ عبد البر ابن عبد البر ብሎ ይላሉ الإجماع ዑለማዎች አንድ የሆኑት አቋም ተስተላልፏል على أنهم من ولد يافث ابن نوح የናፊት ኢብኑ ኑህ ምኖች ናቸው የያፊት ኢብኑ ኑህ ልጆች ናቸው ዝርያ ማለት ነው ግልጽ ነው ያፊት ኢብኑ ኑህ የሱ ዝርያ አላቸው ወዘከረ ለዓላመቱ ሰፋሪንዩ ዓላመቱ ሰፋሪንዩ ደግሞ ምን ይላሉ ያወሳሉ ቃለ ኢብን ከሲር ያእጁጅ ወማእጁጅ طائفتان ማ ያእጁጅና ወማእጁጅ ምንድናቸው ሁለት ጭፍራ ናቸው طائفتان من الترك ከቱርክ የሆኑ ምኖች ናቸው ጭፍራዎች ናቸው ቡድኖች ናቸው من الترك من ذرية آدم ከአደም ምንድናቸው ዝርያ ከቱርክ ዝርያ ነው ያላቸው ማለት ነው። وهم من ذرية نوح ابن سلالة يافث። ዙርየቲ ኑህ የኑህ ዝርያ አለባቸው ይላሉ። ሚን ሱላለቲ ያፊት አቢ ቱርክ ከማ ሱላላ ነው የተገኙት። ሱላላ ማለት አስል ማለት ነው። ግልጽ ነው። ከሱ የዘር ግንድ ነው። ሱላላ ማለት ማለት የዘር ግንድ ማለት ነው። እሺ ያፊት የያፊት የዘር ግንድ ነው የተገኙት ያፊት ደግሞ የማን ነው? አቤት ቱርክ ነው። የቱርክ ዝርያ በአጠቃላይ የተገኘው ከማን ነው? ከያፊት ነው። ቱርኮች ማለት ነው። ወቀድ አኽበረ ነቢይ ሰለላሁ ዐለይሂ ወሰለም አን ቁርቢ ኹሩጂ እነሱ እንግዲህ የራቀ አይደለም የነሱ መውጣት ሩቅ አይደለም ቅርብ መሆኑን ሲናገሩ ወሐደረ ሚንሁም ከነሱም ሲያስጠነቅቁ ቃለ ዐለይሂ ሰላት ወሰላም ما في صحيحين عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال ፉቲሃ አልየውመ ዛሬ ተከፍቷል አሉ ሚን ረድሚ ያእጁጅ ወመእጁጅ የያእጁጅና ማእጁጅ ማለት ነው ረድም ግንብ ማለት ነው ሰዱል ዐዚም ማለት ነው ሰዱል ዐዚም ትልቅ የሆነው ግንቡ ተከፍቷል ሚስለ ሀዲህ አሉ የዚች አምሳያ በማለት ነቢዩ ተናግረዋል ማለት ነው وفي الصحيحين من حديث زينب بنت جهش رضي الله عنها أن رسول الله صلى الله عليه وسلم نام عندها አንድ ጊዜ ነቢ አለይሂ ሰላቱ ሰላምን የዘንድ ተኙ ትላለች ማ ዘይነብ ቢንት ጀህሽ ثم استيقظ ከዚያም ነብዩ ነቁ ሙሕመረን ፊታቸው ምን ብሎ ቀልቶ ወጅሁሁ ወሁወ የቁል እንዲህ እያሉ ፊታቸው ቀልቶ ላ ኢላሃ ኢላላህ ወይሉን ሊልዓረቢ ሚን ሸሪን ቀድ ይቅተረብ አሉ ወየውላቸው ለአረቦች አው ከቀረበው ክፋት ማለት ነው ፉቲሃል የውሞ ምንድነው ካላችሁ ዛሬ ተከፈተ ምን ረድሚ ያእጁጅ ወማእጁጅ የያእጁጅና ማእጁጅ ማለት ነው ረድም ተከፈተ ሚስለ ሃዛ የዚህ አምሳያ አሉ ነቢዩ ወሐለቀ በይነ እስቡዐይህ በሁለቱ ጣታቸው መካከል ምን አሉ ነቢዩ አለይሂ ሰላቱ ወሰላም እንደ ቀለበት بمعنى ቢማዕና እንደዚች ማለት ነው ነው እንደዚች መከፈቷን አመላከቱ ማለት ነው። ተግባባን። ስለዚህ በየቀኑ እየተከፈተ ነው የመጣው ማለት ነው። ሙሉ ለሙሉ አላህ የወሰነ ጊዜ ምን ይላል ይከፈታል ማለት ነው። አንዳንድ ግን እንደው ዝም ብሎ የሚወሩት ነገሮች ሰነድ የሌላቸው አሉ። ዝም ብሎ ይከፍት ይከፍቱና ኢንሻአላህ ካለ ማለታቸው የተነሳ አይከፈትም ይላሉ። ግልጽ ነው። መጨረሻ ላይ ኢንሻአላህ ሲሉን ነገን ከፍቷል ኢንሻአላህ ሲሉን ምንድነው ሁሌ ይከፍቱ ይከፍቱና ነገን እንከፍተዋለን ብለው ይተውታል ግልጽ ነው። ከዛም በኋላ መጨረሻ ላይ ግን የሚከፈትላቸው ይሉ ይሉና የመጨረሻው ሊከፈትላቸው ያለ ጊዜ ኢንሻአላህ ነገን እንከፍተዋለን ይላሉ። ከዛ ይከፈታል ይላሉ። ይሄ ግን የመጣበት ሐዲስ የለም። ይሄን የኢንሻአላህን ከባድነት ለማስረዳት ለሰው ልጆች የተጠቀሙት ሊሆን ይችላል። ግልጽ ነው። ከዛ በዘለለ ግን ምን የለውም ሐዲስ ሰሒህ የለውም ማለት ነው። ነዓም ዋማ ሲፋቲሂም የእነሱን ሲፋ በተመለከተ ምን አይነት ናቸው? ባለፈው እንዳልኳቸው አንዳንዱ ሚጢጥ ያደርገዋል እንደ ጣቱ ከጣቱ ያነሰ ማለት ነው። አንዳንዱ ደግሞ ከምን ከዛፍ የበለጠ ርዝመት እንዳላቸው የሚናገርበት አጋጣሚ አለ። ሲፋቸው ግን ምን ይመስላል? ዋማ ሲፋቲሂም የእነሱ ሲፋማ ዋጅሳሚም አካላቸውን በተመለከተ فقد قال الإمام ابن كثير ይህንም በተመለከተ ሐፊዝ እብን ከሲር ብለው ይላሉ رحمه الله تعالى وهم يشبهون እነሱ ይመስላሉ አሉ الناس ሰዎች ነው የሚመስሉት كأبناء جنس ልክ እንደ ሰው ነው የሚመስሉት من الترك ግን ኬት ነው ከቱርክ ሰው ነው የሚመስሉት ቱርክ ግን ሲባል እኛ አንዳንድ ጊዜ የምናውቃቸው ቱርኮች አይደሉም አሉ ወደ ውስጥ ገባ ስትል አሁን ሀበሺ ይባላል እንጂ ሁሉም ሀበሺ አንድ አይነት መልክ አለው እንዴ የለውም ሀበሻ ግልጽ ወደ ደቡብ ሄደህ በጣም አስገራሚ ምናምን ሰዎችን አይተህ የምትመጣበት አጋጣሚ አለ። ግልጽ ነው። አንተ የነሱ እንዳንተ አንተ አበሻ ሆኖ አንተም ልሸሻቸው ትችላለህ፣ አይታወቅም። ግልጽ ነው። እነዚህም ቱርኮች ናቸው። ምን አይነት ቱርክ ከተባለ አልገተሚ የገተም ምኖች ናቸው ቱርኮች። ቱርክ ሆኖ ገተም። ይህንን ታሪክ እኔ የሆነ ጊዜ ስላየሁት ትንሽ ይገባኛል። ግልጽ ነው። ገተም ቱርኮች ማለት ነው መልካቸው ራሱ እጽነኝ ገተም ቱርኮች ማለት ነው ገተም አልመጉል የመጉል ማለት ነው የመጉል ምኖች በጣም ጨካኞች ናቸው ከቱርኮች ራሱ አሁንም ድረስ እጽ ነው ጭካኔ ያለ ርህራሄ ምናምን የሚባል ነገር የለም ሰውን ሲቀጡ ራሱ ግልጽ ነው በማቃጠል ምናምን ነው የሰውን ዘር የሚጨርሱት ላይ ራሱ ጭንቅላት ላይ ምናምን ይመታባል በመዶሻ ነው ልክ እንደ ጣውላ ማለት ነው። በጣም ጨካኞች አሁንም አሉ እና መልካቸው ራሱ እነሱን ይመስላሉ ይባላል። ገተም የሚለው ገብታችኋል አይደለ? የእነሱ ውስጥ ቱርኮች ውስጥ የሚገኙ ናቸው። ገተም ማለት ግን ለአንድ ሰው የሚሰጠው ገተም ማለት ዑጅመቱን ፊኑጥቅ ማለት አነጋገሩ በቃ ማይገባ ማለት ነው። ግልጽ ነው። ፈሲህ አልሆነ ማለት ነው። እንደተባለው ሀቂቀተን ይሄ ስያሜ የተሰጣቸው ከዛ አንጻር ሊሆን ይችላል። ግልጽ ነው። ፈሲህ አይደሉም ሲናገሩ የሆነ አይገባም። አሁን እንደ እሽሽሽ ምናምን የሚል ነገር የለም አንዳንድ ቋንቋ ላይ እንደዚያው ከሰው ጋር ደግሞ ምንም መግባባት የማችል ነው። ባለፈው ካያችሁ ማ ስናየው ዙልቀርኔን ማለት ነው። እዛ አካባቢ ያገኛቸው ሰዎች ራሱ ኡላኢከ ምንድን ነው ላ የካዱን የፍቀሁነ ቀውላ አይደል ያለው እነዛ እዛ አካባቢ ያሉት ራሱ ማለት ነው ኸይር አልመጉል የሚባሉት እኚህ ናቸው። አሁንም የነሱ ዝርያ አለ ማለት ነው። ገብታችኋል? በጣም ጨካኞች ናቸው። በጣም አሉ። እዚህ ላይ ከነገረ አንጻር እኔ ስላየኋቸው አይረሳኝም። ግልጽ ነው። የመጉል ሰዎችን በእንትን አይቻለሁ። ግልጽ በአጋጣሚ ማለት ነው እና አል መኽረ አል ምናቸው አለ ሙኸር ዘነቲ ዑዩኑሁ አይናቸው ምን የሆነ ነው? እንዲህ ገባ ገባ ያለ ነው። እንዲህ ወደ ውስጥ ግብት ያለ ይህን ተንተርሶ ነው አንዳንዶች ቻይኖች ናቸው ምናምን የሚሏችሁ። ይህንን ይህንን እያነበው በቃ ቻይናዎች ራሳቸው ይላል። ግልጽ ነው። እና እነዛ ሞጎሎችን ደግሞ ኢትዮጵያ ያው ትክክል እንደሆነ ያውቃል ማለት ነው። ሌላኛው ደግሞ ዙልፉ ኡሩፉሁ ዙልፉ ኡሩፉ ማለት አፍንጫቸው ማለት ነው። ምን ያለ በጣም ትንሽ ማለት ነው። አፍንጫቸው ትንንሽ ደግሞ ሰልካካ አይደለም። እዛው መኮሮኒ አፍንጫ የምትባል ግልጽ ነው። ሰጊሩል ኡኑፍ ማለት ነው። ግልጽ ነው አለ ወስዋ የጠረፊ ማለት ጫፉ እንዲህ ስልክክ ያለ አይደለም። እዛው እንዲህ ያለች ነገር ትንሽ ነች። በዛ ላይ ደግሞ ምን ማለቷ ደግሞ ትንሽም ሆኖ እኮ ሰልካካ ይኖራል። የነሱ ግን ትንሽም ነው ከነጭራሹ ደግሞ ደብዛው የጠፋ ነው ማለት ነው። ምንም ስልክክ ነገር የለውም ማለት ነው። ሌላኛው ምንድነው አሱህቢ ሽዑሩሁም ጸጉራቸው ደግሞ ምን ያለ ነው ወደ ወርቃማነት የተጠጋ ማለት ነው ግልጽ ነው ወርቃማ ጸጉር ነው ተግባባን ወርቃማ ማለት ነው ወርቃማ ጸጉር ገባቸው አይደል የዛ አይነት ነው በማለት ተናገሩ ማለት ነው አላ አሽካሪሂም ወአልዋኒሂም ያው በእነሱ ያለው አሽካላቸውም አልዋናቸውም የተላበሱ ናቸው እንደ ሰው ማለት ነው ወመን ዛዕመ አነ ሚንሁም ጠዊል ከእነሱ መካከል አለ አንዳንዱ የጠረጠረ ምን ብሎ በጣም ረዣዥም ናቸው ይላል። አለዚ ከነኽለቲ ምን ይመስላሉ ይላል አንዳንዱ ልክ የተምር ዛፍ ወይም ግንድ ማለት የተምር ግንድ ያክላሉ ይባላል። ዘንባባ ማለት አሰሑቂ በጣም ረዥም ማለት ጠዊል ማለት በጣም ረዥም የተምር ግንድ ይመስላሉ ይላል። ወአጥወል ከሱ ምን ያለ ከፍ ያለ ነው የሚያክሉ በቃ አንተ አስብ እስቲ የተምር ግንድ የሚያክል ትልቅ ማለት ነው እንደዛም ያደርጋቸዋለን ወሚንሁም القصير ከነሱ ውስጥ ደግሞ ምን አለ አጭር ነው ብሎ ደግሞ የሚያስብ አለ አሁን የሰዎች አስተሳሰብ ነው ግልጽ ነው እንዲህ እያሉ የሚፈርጁ አሉ ومنهم القصير الذي هو كالشيء الحقير በጣም ትንሽ የወረደ ማለት ሐቂር ማለት የወረደ ግልጽ ነው አለ የሆነ ድንክ ነው የምትል አዎ በጣም ማለት ነው የባሰበት ማለት ወሚንሁም መን ለሁ ኡዙናኒ ደግሞ የሚያደርግ ሰው የሚገምተው ሁለት ጆሮ አላቸው ይላል የተቀጣ ቢኢህዳሁማ በአንደኛው ጆሮአቸው ይሸፈናሉ ይላል እነሱ ጆሮአቸው ነው ይበልጣቸው ማለት ነው በጣም ከማሳነሱ የተነሳ ሰውየው እኔ እንጂ አንዳንድ ጊዜ ሰው ዝም ብሎ እየተነሳ ብቻ ካርቱን ፊልም ያደርገዋል ሁኔታው ግልጽ ነው ጆሮ ግልጽ ነው። በጆሮአቸው ይሸፍናሉ፣ በአንደኛው ደግሞ ወየተወጠኡ ቢልኡኽራ በአንደኛው ላይ ደግሞ ይራመድበታል። እየረገጠው ምናምን ነው የሚሄደው አንደኛውን ጆሮ ማለት ነው። በአንደኛው ጆሮ ላይ ይሄድበታል፣ በአንደኛው ደግሞ ይሸፈንበታል። ምን ያክል እንግዲህ አዱ ጆሮን ጋቢ አድርገውለታል። በቀጥ ተከለፈ ማላ ዒልመ ለሁ ቢህ ይሄ እያንዳንዱ እንግዲህ የሚሰጠው መላምት ማለት ነው ዒልም እውቀት በሌለው ነገር ላይ ራሱ ምን ብሏል እዛ ውስጥ ዘፍቋል ማለት ነው ግልጽ ነው እንደው ራሱን አስገድዷል ወቃለ ማ ላ ደሊለ ዐለይህ መረጃ የሌለበትን ደግሞ ዝም ብሎ ብቻ መናገር ሆኖበታል አርፎ መሰብሰብ ነው የሚሻለው አይደል ተከለም بالعلم فاسكت بالحلم እንደሚባለው ማለት ዋማ ማ يحصل منهم من الاذى ያማ ከነሱ የሚገኘውን አዛ ሰዎችን እንዴት ያሰቃያሉ ካልክ ይህንን ይመስላል ወልፈሳድ في الارض በምድር ላይ የሚያመጡትን ፈሳድ በተመለከተ ወኒሃየቲህም የነሱ ደግሞ መጨረሻ እንዴት ያበቃ ይሆን እነዚህ ሰዎች በምን አይነት መልኩ ያልቃሉ ይሞታሉ ካል ይሄን ይመስላል فقد دل على ذلك በዚህ ላይ አመላክቷል الحديث حديث አመላክቷል الذي رواه الإمام أحمد إمام أحمد من ያሉት የዘገቡት ማለት ነው عن أبي سعيد الخدري رضي الله عنه قال ሰሚዕቱ ረሱሉላህ ሰለላሁ ዐለይሂ ወሰለም የቁል ነቢዩ ዐለይሂ ሰላቱ ወሰላምን ሰሟቸው። ዩፍተሑ የእጁጁ ወመእጁጁ ዩፍተሁ ማለት ይከፈታል ሲል ምንድነው? ለያእጁጅና ማእጁጅ ማእጁጅና ማእጁጅ ይከፈታሉ ሲል ምን ማለት ነው? ይከፈትላቸዋል ማለት ነው። እሺ ፈየኽሩጁና አለናስ በሰው ልጆች ላይ ይወጣሉ። ከማ ቃለ ተዓላ አላህ እንዳለው ወሁም ሚን ኩል ሀደቢን የንሲሉን እንዳለው ፈየኽሹነና ሰው ልጆችን ይከቧቸዋል። ከዛስ በኋላ ሰው ልጆችን ልክ ሲከቧቸው በጣም በቃ የሰው ልጅ ተደናቅጦ ምን ብሎ ምን ይላል ወየንሃዝ ወየንሃዘ ናሱ አንሁም የሰው ልጆች ከነሱ ይርቃሉ ማለት ነው። ይርቃሉ ሁሉም በቃ ይሸሻል ማለት ነው። ኢላ መዳኢኒም ወደ ከተማዎቻቸው ወሑሱኒህም ግማሹ ደግሞ ወደ ምን ወደ ምሽግ ይገባል ማለት ነው ወየضሙነ ኢለይህም መዋሺህም እንስሶቻቸውን ወደ እነሱ ያስጠጋሉ የሰው ልጅ ይዞ እንስሳውን እንስሳውን ወዴት ይገባል ወደ ዋሻ እንስሳውን ይዞ ነው የሚገባው ፈየሽረቡነ ሚያህ አልአርድ ልክ እነሱ ወደ ምድር ሲመጡ በመጀመሪያ ስራቸው በምድር ላይ ያለውን ውሃ ምን ይላሉ ይጠጣሉ ያእጁጅና ወማእጁጅ ሐታ ኢነ ባዕደሁም ለየሙሩ ቢነሃር ከፊላቸው ወንዝ እስኪያልፍ ድረስ ፈየሽረቡነ ማ ሐታ የትሩኩ የበሰል ያንን የወንዝ ውሃ ጠጥተው ደረቅ እስኪያደርጉት ድረስ በአንድ ድርቅ ሐታ ኢነ መን ባዕደሁም ለየሙሩ ቢዛሊከ ነህ አንዳቸው ማለት ነው በዛው በአንዱ ወንዝ አካባቢ ያልፋል የቁል ቀድ ካነ ሀሁና ማኡን መረተን የሆነ ጊዜዋ ነበር የት ሄደ ይላል አንዱ ማለት ነው ግልጽ ነው አለ ሐታ ኢዛ ለም የብቀ ሚን ናሲ አሐዱን ከሰዎች አንድም እስከማይቀር ድረስ ነው የሚያደርሱት ማለት ነው። ሰው ልጆችንም ይጨርሳሉ ማለት ነው። ሰው ልጆች ምን ይላሉ? ይጨርሳሉ። በልተው ነው ገለው ነው። እዚህ ጋር የተጠቀሰ ነገር የለም። ተግባባን። ብቻ የሰው ልጅ የሚባል ምን ይላሉ? ይጨርሳሉ፣ ያጠፋሉ። የሰው ዘር የሚባል ኢላ አሐድ ኢላ አሐደ ፊ ሕስን አንድን ከምሽግ አንድ ሲቀር አው መዲነቲን አው አንድ መዲና ነው የሚቀራቸው ማለት ነው። ግልጽ ነው። እነሱ ያንንም ያው ሳያውቁት ማለት ነው። ማ ዒሳ ያለበትን ግልጽ ነው። የኢሳ ተከታይ ያሉበት እንጂ ሁሉንም ሒስ እንዳልነበር ያደርጋሉ ማለት ነው። قال قائلهم አንዳቸው ብሎ ይላል هؤلاء أهل الأرض። ምን ይላሉ? ከያእጁጅና ማእጁጅ ውስጥ ማለት ነው። ምን ይላሉ? هؤلاء أهل الأرض። እኚህ እንግዲህ የዘረርናቸው እንዳላጠፋናቸው የምድር ነዋሪዎች ናቸው ቀድ ፈረግና ሚንሁም የምድር ነዋሪን በአጠቃላይ አጥፍተናል ጨርሰናል በቂ የአህሉ ሰማ አሁን ወደ ሰማይ ጉዞ እናድርግ ይላል ግልጽ ነው የሰማይ የሰማይ ነዋሪዎችን ደግሞ እስቲ እንዳልነበረ እናድርጋቸው ይላሉ ቃለ ከዛ ብሎ አሉ ነቢ አለይሂ ሰላቱ ሰላም ثم يهز ከዛም በኋላ አንዱ ያሐርካል በጣም ቁዋ ያላቸው እኮ ናቸው ከሚባለው በላይ ግልጽ ነው እንዲህ ምናምን እንደ ተራ የምታያቸው አይደሉም በጣም ቁዋ ያላቸው ናቸው እንዴት ሰማይ ይደርሳሉ እንዳትል ማለት ነው ثم يحز احدهم ከዚያም አንዱ ያንቀሳቅሳል ግልጽ ነው ያንቀሳቅስና አሐዱሁም ሐርበተሁ ምኑን ጦሩን ማለት ነው ጦሩን ያንቀሳቅስና ከዛ ምን ይላል ሐርበተው ثم يرمي بها الى السماء ወዴት ይወረውራል ወደ ሰማይ ይወረውራል ማለት ነው فترجع اليه ወደሱ ትመለሳለች ምን ሆና ሙክተዲበተን ደመን ደምን የነከረች ሆና ማለት ነው። በደም ተለውሳ ማለት ነው። ሙክተዲበተን ማለት ማለት ተለወን ማለት ነው። መልኩን ቀይሮ ወይም ደግሞ ምን ይባላል? ተለውሶ ማለት ነው። በምን ደም? በደም ተለውሶ ሊልበላኢ ወልፊትና እቺ ደም ተለውሳ የመጣችው ጦር ምንድነች? በላ እንደሚደርስባቸውና ፊትና እንደሚወድቅባቸው ለማሳየት ነው። ወበይነማ ሁም አላ ዛሊክ እንግዲህ ደም ነክሮ ጦራቸው የወረወረው ምኑ ሐርብ ምንድነው አንካሴ ማለት ነው አይደል የወረወረው ጦሩ ማለት ነው ተመልሶ ላዩ ላይ ሲያልፍበት ይመለስና ምን ይከሰታል ወበይነማ ሁም አላ ዛሊከ በዓተ አላሁ ዱደን ለነዚህ እንግዲህ አስቸጋሪ በጣም ከባድ ፍጡሮች ለተባሉት አላህ ምን እንደሚልክባቸው ግን ይሄ ለአላህ ወማ ያዕለሙ ጁኑደ ረቢከ ኢላ ሁወ የአላህን ስብሓነ ወተዓላ ጁኑድ የሚያውቅ የለም ወታደር ኢላ ሁወ እሱ እንጂ ማለት ነው። ተመልከት፣ የፈለገ ያክል ብገዝ የፈለገን ያክል እንዲህ ብትል እንዳልነበረ አላህ ማድረግ በደቂቃ ውስጥ ይችላል። ዱድ ይልክባቸዋል፣ ትል ማለት ነው። ፊ አናቂህም የሚልክባቸው አንገታቸው ላይ አካባቢ ነው የሚልከው። እንዴት ከነገፊል ልጀራት ልክ እንዳንበጣ አንበጣ ነገፍ ማለት ነው። ነገፍ ማለት ምን ማለት ዱድ ማለት ነው ራሱ ማለት ነው። አለዚ የኽሩጁ ፊ አናቂሂ በአንገቱ ላይ የሚወጣው ማለት ነው። ጀራት አሁን ብዙ ጊዜ ኢቢል ላይ ገነም ላይ ብልጸው ኢቢል ማለት ግመልና ምን ላይ እ ፍየል ላይ እንደ ፈንጣጣ ምናምን ይወጣል አይደለ? እንደ ትል ማለት ነው። ግልጽ ነው። ፈንጣጣ ነው አፍንጫ ላይ ምናምን ይወጣል። ግልጽ ነው። ግን ይሄ ትል ነው ይወጣል። የኽሩጁ ፊ ፈዩስቢሁነ መውታ ምን ይሆናሉ? ሁሉም በአንድ ጊዜ ይሞታሉ። ያልቃሉ። በቃ በአንድ ጊዜ ይሞታሉ። ላ ዩስማዕ ለሁም ሒሱን ሲሞቱ ደግሞ አንድም የመሞት ስሜትም ከነሱ የሚሰማ ነገር የለም። ሲሞቱ ራሱ መሞታቸው ማንም አያውቅም ማለት ሒስ አይኖሩም። ተግባባል? ፈየቁሉ ልሙስሊሙን ሙስሊሞች ብለው ይላሉ አላ ረጁል የሽተሪ ለና ነፍሰሁ ማን ነው እስቲ ነፍሱን ዛሬ ለኛ ብሎ የሚሰዋ የሚሸጥልን ብለው ይላሉ ማለት ነው ሙስሊሞች ነፍሱን የሚሰዋልን ማን ነው ይላሉ ፈየንظሩ ማ ፈዓለ ሃዛ አልዓዱ እነዚህ ጠላቶች በእኛ ላይ ምን እንደሆኑ ማ ማለት ምን እንደደረሰባቸው ምን እንደሆኑ ሄዶ የሚያየልን ማን ነው ይላሉ ቃለ ብለው ይላሉ ፈየተጀረዱ ረጁሉን አንድ ሰው ራሱን አሳልፎ ይሰጣል ሚንሁም ሙሕተሲበን ሊነፍስ ነፍሱን ተሳስቦ ማለት ነው በቃ አጅር አገኛለሁ እኔ ለዚህ ነገር እሰዋለሁ ነፍሴን ብሎ ሄዳል ቀድ ወጠነሁ ቀድ ወጠነሁ በእርግጥ ወጠነሃ ና ቀድ ወጠነሃ አላ አነሁ መቅቱል እሱ እኮ እንደሚገደል ነፍሱን እዛ ላይ አኑሯታል በቃ እንደሚገደል ግን ብገደልም ነፍሴን ልሰዋ ብሎ ማለት ፈየንዚል ወደ እነሱ ይወርዳል ፈየጂዱም ያገኛቸዋል መውታ ባዕዱሁም አላ ባዕድ ከፊሉ በከፊሉ ላይ ተነባብረው ሁሉም ሞቶ ያያቸዋል ፈዩናዲ ያ ማዕሸረ ልሙስሊሚን እናንተ የሙስሊም ስብስቦች ወይ ብሎ ጥሪ ያደርግላቸዋል ምክንያቱም ኢሳን የተከተሉት ሙስሊሞች ናቸው አይደለ እንዳሉ አንድ ላይ የገቡት ምሽት አላ አብሽሩ አዋጅ አብሽር አብሽር ይላቸዋል። ኢነላህ ተዓላ ቀድ ከፋኩም አድወኩም ለጠላቶቻችሁ እኮ አላህ ተበቃችሁ ይላቸዋል። ግልጽ ነው። ምን አላችሁ? ተበቃችሁ። በቃ አላህ ራሱ ማለት ነው። ፈየኽሩጁን ይወጣሉ። ሚን መዳኢኒህም ከምናቸው ከመዳኢናቸው ይወጣሉ። መዳኢን ምንድን ነው? ከሚኖሩበት አይደለ? እንዲሁም ደግሞ ወሑሱኒህም ከምሽጋቸው ወዩሰሪሑነ መዋሺህም እንስሳዎቻቸውን ይዘው ገብተው ነበር አላለም ምሽግ እንስሶቻቸውን ምን ወይ ወዩሰሪሑነ ያሰማሯቸዋል መዋሺን ማ የኩኑ ለሃ ራእዩን ግን ምን የሚሉበት የሚሰማሩበት የሚበሉት ምናምን የላቸውም ኢላ ልሑሙሁም የእነሱ ስጋ እንጂ በቃ ምንም የለም ስጋ ብቻ ነው የእነሱ ስጋ በየቦታው አለ ማለት ነው የሞቱት ማለት ነው መእጁጅና መዋጁጅ ግን በአላህ ስብሓን ወተዓላ ፍቃድ ፈተሽኩሩ አንሁ ያኒ ተምተሊኡ ضروعها باللبن ግት ያገታል ምናቸው ጡታቸው ያግታል ግልጽ ነው ያግታል ወተት ይዛል ማለት ከአሕሰነ ማ ተሽኩሩ አን ሸይኢን አሳበቱ ሚን ነባቲን ቀጥ ከዚህ በፊት እንግዲህ አግኝታ የማታውቀውም ማለት ነው ነባት ነባት ማለት ማለት በቃይ ነገርን ማለት ነው እንትን እንዳላለች እንትን በጣም ያግታሉ ማለት ነው ይነታተራል ጡታቸው ማለት ነው። በጣም ምን ብሎ ወተትን ይሶ ይላል። طيب በዚህ መልኩ እዚህ ጋር እንግዲህ አሳጥሮታል። ከዚህ በተረፈ እንግዲህ ሌላ ሐዲስ ላይ አለ ጥንባቸውን ማለት ነው አንስቶ መሄድ አዋፋትን አላህ ይልካል። ግልጽ ነው። ልክ እንትኖች ላይ እንደላከው ማለት ነው። አስሐቡል ፊል ላይ እንደላከው ማለት ነው። አዋፋቶችን ይልካል። አላህ የእነሱን ጥንብ ይዞ ምን የሚል የሚሄድ ተግባባን። የእነሱን ጥንብ ምንም ብሎ ለቅሞ የሚሄዱ አዋፋቶችን ይልካል ማለት ነው። ከዛ በዛ አማካይነት ጥንባቸውን ይዞ ለቅሞ ይሄዳል ማለት ነው። ተግባባን። ከዛ ይጥሉታል ማለት ከዛ ምድርስ ምን ትሆናለች? አሁንም የቀረ አፈር አለ አይደል? ያን ደግሞ አላህ ዝናብ ምን ይልና ይልክና ምድርን ምን ይላታል? ያጥባታል። ምድርን ያጥባታል። ግልጽ ነው። ዝናብ ዘንቦ ማለት ነው። ሀከዛ قال الإمام ابن كثير رحمه الله تعالى وهكذا أخرجه ابن ماجه من حديث يونس ابن بكير عن محمد بن إسحاق إسحاق به وهو إسناد جيد وقد أنكر بعض الكتاب المعاصريين وقد أنكر إلى اللفوزا برقت أستباب بلويلة بعض الكتاب العصريين በዘመናችን ከሚገኙ ዘመነኛ ዑለማዎች ነው በዘመናችን ከሚገኙ ማለት ነው ይህንን ያስተባበላለ ውጁደ የእጁጅ ወመእጁጅ ለምን እንደሚያስተባብሉ ብቻ አብረን እንየው። የየእጁጅና መእጁጅ መገኘትን እኔ በጣም ከገረመኝ መልሶች ውስጥ የፈውዛን እዚህ ጋር ገርሞኛል። ወላሂ ተዓጀብቱ ቢህ በጣም የተገረምኩበት መልስ ነው። የየእጁጅና መእጁጅ መምጣትን ወውጁድ ይሰድ ኧረ የለም ሰድ የሚባል ሰድ ማለት ማለት ግንብ ማለት ነው። በምድር ላይ ያእጁጅና ማእጁጅ እንዳይወጡ የተገነባ ግንብ የለም አሉ። ወባዕዱም የቁል ብለው ይላሉ። ከፊሎቹ ደግሞ ኢነ ያእጁጅ ወማእጁጅ ሁም ጀሚዑ ዱወል ልኩፍሪ ያእጁጅና ማእጁጅ ማለት አሁን የሚገኙ አምባገነን መንግስታቶች ካፊሮች ናቸው አሉ። ግልጽ ነው። እነማንን ይመስል አሜሪካ፣ ሌላ ቦስኒያ ማንም አውስትራሊያ ግልጽ ነው። እኚህን የመሳሰሉ ሌሎችም ማለት ነው እንደ እነ ራሽያ ቦስኒያ ራሽያ ቦስኒያ ማለት ነው። እኚህ ማን ናቸው? ፈረንሳይ ግልጽ ነው አለ። እነዚህን የመሳሰሉ ቻይኖች ይህንን የመሳሰሉት ናቸው ያእጁጅና ማእጁጅ አሉ። ዱወልል ኩፍሪ አልሙተወፊቀቲ ፊ ሰናዓቲ በተለይ በተለይ በምን ዙሪያ ላይ በኢንዱስትሪያል ሁኔታ ላይ በኢንዱስትሪው ዙሪያ ላይ የመጠቁ የሚባሉት አለ። ኢንዱስትሪ ደግሞ የመጠቀች ማን ቻይና አይደል? በኢንዱስትሪ ዙሪያ ላይ ማን እሷ የሚያክል የለም። አንተ እኮ እዚህ ሀገር ያለው ኢንዱስትሪ የት ነው ያለው? የሆነ ቦታ ላይ ምናምን ኢንዱስትሪ ያለው እዛ በየቤቱ ነው። ከዚህ ሀገር እኮ የሚሄዱ የተለያየ ወደ ቻይና የሚጓዙ ሰዎች እኮ ከቤት ነው እቃ ገዝተው የሚመጡት። ከድርጅት መስሎ ነው። ከቤት ነው ገዝተው ይዞ የሚመጡት። የተለያየ ቤት ይሄዱና ይጠቆሙና ያነቃ ይዞ ይመጣሉ። አንተ እዚህ ግን የምታገኘው የት ነው? ፋብሪካ ነው የምታገኘው። ግዛ በየቤቱ አምራች አለ። በቃ እያንዳንዱ ነገር አለ። የምትገረምበት እዚህ የምትገረምበት እቃ ቤት ውስጥ ናቸው የሚሰሩ ሴቶቹ ወይ ልጆች ምናምን ነው የሚሰሩ። ግልጽ ነው። በኢንዱስትሪ ዙሪያ ላይ የመጠቁ ናቸው ማለት ነው። እኚህን የመሳሰሉ ማለት ነው። ወላ ሸክ ከምንም ጥርጣሬ የለውም እና ሀዛ ተክዚብ እና እነ ቻይናን ምናምን የመሳሰሉ እነሱ የእጁጅና ማእጁጅ ናቸው ማለት ይሄ ውሸት ነው የማይሆን ነገር ሊማ ጃ ፊል ቁርአን ታዲያ አንተን ጨረሱ እንዴ ታዲያ ቻይኖች ይኸው አጠገብ እየሄዱ አይደል እ ምን እያገዙ ነው እውነትም እያገዙ ነው ሀቂቀተን ስተው ወላ ሸካ እና ሀዛ ተክዚቡን ሊማ የሀገር ውስጥ ተቋራጭ መንግስት ምን መድቦ ሲሰራ የትና የት እዛ የሚያንጓትተውን እነሱ በቀናት ውስጥ የት እንደሚያደርሱት አይተናል። ግልጽ ነው። ወላ ግን እንደዛ ስለሚሰሩ ነው ያጁጅና ማጁጅ ናቸው የሚለው መሰለኝ ሰው እንጂ ወላ ሸካ እና ተክዚብ ሊማ ጃ ፊል ቁርአን በቁርአን ውስጥ የመጣውን የሚያስተባብል ጉዳይ ነው ይላል። ወተክዚቡ ሊማ ሰሐ አን ረሱሊላህ ሰለላሁ ዐለይሂ ወሰለም ከነቢዩም በሰይ ሐዲስ የመጣውን ይሄ የሚጠረምስ የሆነ ጉዳይ ነው አለ። አው ተዕዊሉ ሊማ አው ተዕዊል ይሄ ተዕዊል ነው ሊማ ቢሂ ላ ያሕተሚሉ ይህንን የማይይዝን ነገር ነው ሰው በቃ የሚያስይዘው በግድ የራሱን አካሄድ ለማስረጽ ሰው ልጆች ዘንድ በሚፈልገው መልኩ ምን ይላል ይፈስራል መጨረሻ ላይ የሚናገረው ንግግር ነው የሚገርመኝ ይበልጥ ወላ ሸካ አነ መን ከዘበ ቢማ ጃአ ፊል ቁርአን ቁርአን ላይ የመጣ ለሚያስተባብል አው ሰሐ ረሱልላህ ፈሁወ ካፍር ከነቢዩ በሰይ ሐዲስ የመጣን የሚያስተባብል እሱም ካፍር ነው ወከዛሊከ መን አወለሁ ቢማ ላ ያሕተሚሉ ያሕተሚሉ እሱን ማለት ያንን ይይዛል ተብሎ በማይገመትን ነገር ደግሞ በግድ ጎትቶ ሊያሲዝ ያሕተሚል ማለት የሚያጠራጥር ማለት ነው አይደል? በዛ የሚፈስር ሰው ፈኢነሁ ባሉን እሱ ጠማማ ወዩኽሻ ዐለይህ ሚነል ኩፍር ይሄ ደግሞ ኩፍር ይጠረጠርለታል። ሁለቱ ልዩነት አለው። በፈለገው መልኩ ራሱ የተረጎመ ይሄ ነው፣ ምን ትርትር የለው። ተእዊል ግን እንዲህ ሊሆን ይችላል ብሎ ማለት እንዲህ ሊሆን ይችላል ብሎ መላምት የሚባል ነገር አለ አይደል? አብሶት የሚባል የተጠቀመ ሰውም ቢሆን ጠማማ ነው። በቁርአንና በሐዲስ ላይ አብሶት አለ እንዴ? የለም። መላምት የሚባል ነገር የለም ማለት ወለይሰ ሊሃኡላኢ ሹብሃቱን የስተኒዱነ ኢለይሃ ለነሱ የሚያቀርቡት እኮ ብዥታ የላቸው ማምታቻ ማለት ነው። ኢላ ቀውለውም ንግግራቸው ምንድነው ነው? ቆይ እስቲ ለምንድን ያእጁጅና መእጁጅ የለውም የምትሉት? ሰድ የሚባል የለም ያላችሁት ለምንድነው ሲባሉ ኢነል አርደ ቀድ ኢክቱሽፈት ምድር እኮ በአሁን ሰዓት ሁሏም ተዳሳለች አሉ። የሰው ልጅ ምን ብሏታል? አዳርሷታል አሉ። ኩላሃ ፈለም ዩጀት ሊያእጁጅ ወመእጁጅ ለያእጁጅና ለማእጁጅ እኮ አልተገኘም አሉ ቦታ ያእጁጅና ማእጁጅ ያሉበት ቦታ አልተገኘም እዚህ ጋር ናቸው ተብሎ ምንም አልተደረሰበትም አሉ ወላ ሊሰድም መካኑን ፊያ አንድም በምድር ላይ የተዘጋ ምን የለም እ ዙልቀርኔን ዘጋው ያላችሁት ግንብ የለም የተዘጋ ግንብኛ አላገኘንም ምድርን ጥናት ስናደርጋሉ እነሱ በቃ ምድር እንዳለ በሰው ልጅ ምን ብላለች ተዳሳለች። ግልጽ ነው አለ ጥናት ተደርጎበታል። ያው አሁን መሳሪያም አለ አለም ለየት ምን እንደሚገኝ ወልጀዋቡ አሁን አንተ እዚህ ቁጭ ብለህ የተለያየ ቦታ ማየት ትችላለህ። የፈለከውን እንደዛ ነው። ወልጀዋቡ አንዳሊክ ለዚህ መልስ ስንሰጥ ይሄንን ይመስላል አለ። እዚህ ጋር በደንብ ደስ የሚል መልስ ነው የሰጡት። አነ ከውነል አለ በአሁን ሰዓት ስለ ዓለም የሚያጠኑ ሰዎች ለም ያእፊሩ አላ ያእጁጅ ወማእጁጅ ወሰድህም ማእጁጅና ማእጁጅ ያእጁጅና ማእጁጅ ላይ አላገኟቸውም። ለም ያእፊሩ ማለት እነሱ ማግኘት አልቻሉም። ሰዳቸውንም ያለ ላ የዱሉ ዛሊከ አላ አደሚ ውጁድ እነሱ የሉ የሚለውን አያስይዝም። አንተ ስላልደረስክበት የለም ማለትን አያሲስማት ይሄኔ እግርህ ስር ነው ያሉት ግልጽ ነው አለ ለአንተ ግን አልተገለጸልህም በል የዱሉ አላ አጅዝል በሸር ይሄ እንደውም የሚያሳይ ሰው ልጅ ምን አጅዝን ማለት እውቀት እንደሌለው አጅዝ ሰነፍ መሆኑን ነው የሚያሳየዋል አላህ በምድር ላይ ፈጥሮለት አለማግኘቱ ምድርን እንዳለ ጥናት አድርገናል ብለዋል ማለ ያልደረሱ አልደረሱ ደጃልን አላገኙትም አይደል ግን አንድ ሰሐቢ ግን አይቶታል አሁን እስቲ መስጂድ ደጃል የት ነው ያለው ብለህ ብትጠይቅ ማንም አይነግርም። ተግባባል? የለም ማንም አይነግራሉ። እዛ ምንድነው የሚባለው ዓለም ላይ ፔንታ ምንድነው የሚሉት እ ቤርሙዳዋ ማለት ነው አይደል? እዛ ላይ መስጂድ ደጃል ያለበት ቦታ እዛ ነው ምናምን ይላሉ። አንድ ሰው እየያዘ እየጠለፈ እያስገባ ነው። ይሄ እኛ ማ ዱኪረ ለና ግልጽ ነው፣ ለእኛ አልተወሳልን ይሄ ነገር ማለት ነው። እሱ ደግሞ ምን ይሁን እኛ እናቅ ግልጽ ነው ይህን የመሳሰለ ይላሉ በል የዱሉ አላ አጅዝ ልበሸር አን ልኢሓጠቲ ቢመለኩትላህ በአላህ ማለት ነው ሚልክ ላይ ንብረቶች ላይ ምንም እውቀት እንደሌለው ሁሉንም ጨርሶ ማወቅ እንደማይችል አላህ መጀመሪያውን ነግሯል እኮ ስለኛ እውቀት ወማ ኡቲቱ ምን ልዕልሚ ኢላ ቀሊላ ከእውቀት የተሰጣቸው የለም ትንሽን እንጂ አለ ወቀድ የኩኑ ላሁ ሰረፈ አብሳረሁም ይሆናል እኮ አላህ የሰው ልጅን እንዳያቸው አድርጓል። አጠገቡ ሆነው ማለት ነው። አንተ አታያቸውም። ሰዱም እዛው ነው። ያእጁጅና ማእጁጅም እዚሁ ድምፅ እያሰሙ ነው። እንዳሰማቸው እንዳታያቸው፣ ግንቡንም እንዳታይ አላህ አደረገ። አሩእየቲም እነሱን ከማየት አው ጀዐለ አሽያአን ተምነኡ ሚነል ውሱል ኢለይሃ ወይም አላህ የተለያየን ነገር አደረገ እነሱ ላይ ምን እንዳትል እንዳትደርስ ማለት ነው። ወላሁ ቃዲሩን አላ ኩሊ ሸይ በሁሉም ነገር ለአላህ ቻይ ነው አሉ ወኩሉ ሸይን ለሁ አጀል ለሁሉም ነገር ምን አለው አለ ጊዜ አለው አለ ደስ የሚል መስ ከማ ቃለ ተዓላ አሉ የአላህ ስብሓን ወተዓላ ንግግር እንደሚጠቅሰው አሉ وكذب به قومك وهو الحق قل لست عليكم بوكيل لكل نبأ مستقر وسوف تعلمون وكذب به قومك በቁርአን እኮ የአንተ ህዝቦች አስተባበሉ ያ ሙሐመድ ያ ነብይ አለ። ስለ ቁርአን ነው የተናገረ ያለው። ወሁወ ልሐቅ ቁርአን ምን ሲሆን እውነት ሲሆን ቁል ብለህ በል ያ ሙሐመድ ለስቱ አለይኩም ቢወኪል በእናንተ ላይ እኔ ተጠባባቂ አይደለሁኝ። ግልጽ ነው። ብትክዱ ባትክዱ ሊኩሊ ነበኢን ሙስተቀር ግን ለእያንዳንዱ ነበእ አለ። ነበእ ማለት ምንድነው? ትንግርት የሚባል ነገር ግልጽ ነው። ወይም ትንባይ ይሄ የሚተነበር ትንባኤ ግልጽ ነው እ ትንባኤ ማለት ነው ወይም ደግሞ ዜና ወሬ ሙስተቀር አሉ አለ ሙስተቀር ማለት ማለት መርጊያ አለ ቦታ ጊዜውን ጠብቆ የሚረጋበት ቦታ ያ የተነገረው ጊዜ ያ ነገር መጥቶ አንድ ቀን የሚረጋገጥበት ምን አለ አዎ ለትንቢቱ ሁላ መርጊያ አለው እንደሚባል ለትንቢቱ ሁላ ምን አለው መርጊያ ጊዜ አለው አለ አላህ Subhanahu Wa Ta'ala ወሰውፈ ተዕለሙን ወደፊት ምን ትሉታላችሁ ታውቁታላችሁ ወመን ለዚ አዕማ አብሳር አልአዋኢል አለ እይ እዚህ ጋ ነው ነው ያልኳችሁ ቅድም ወመን ለዚ አዕማ ጥያቄንም ጠይቁት ፈውዛ ወመን ለዚ አዕማ አብሳር አልአዋኢል ከኛ በፊት ያሉ ህዝቦችን ምንድነው ያሳወራቸው አሉ ወአጀዘ ቁድራቲህም ለነሱ ደግሞ ቁድራ እንዳይኖራቸው ያደረገው ግልጽ ነው ማን ነው አለ አንኩኑዚል አርድ የምድርን ኩኑዝ እንዳያገኙ ድልብ ማለት ነው እ አለቲ ኢክተሸፈሃል ሙዓሲሩን ዛሬ ላይ ማለት ነው ዘመነኞች የሚባሉት ያገኙትን በዘመናችን ያሉት ያገኙትን በፊት ያሉ ህዝቦች ያላገኙት ለምንድን ነው አሉ ምንን ይመስል አለ petrol ማለት ነው አይደል petrol በአሁን ሰዓት ሁሉም የሚፋጅበት አረብ አለሞች ቁጭ ብለው ነው የሚበሉት አይደል እንዴ ሪዝቃቸውን ከየት አደረገላቸው ከእግራቸው ስር በፊትም ያሉት እኮ እየተራመዱበት ነው። petrol እየተራመዱበት ነበር አይደል? ግን ማን ጊዜውን ጠብቆ ያን ነገር የሰው ልጅ ምን እንዲልበት ያደረጋል? እዚህ ጋር ያለው መልስ በጣም ነው የገረመኝ። ሪዝቅ የቱ ጋር ተቀምጦላ እግር ስር እግር ስር ተቀምጦላ አንተ በሌላ ነገር ትፋጫ። ግልጽ ነው። አሁን እኮ የሚራመዱት አረቡ ዓለም የሚራመደው እኮ በሪዝቁ ላይ ነው የሚራመደው። ግልጽ ነው አለ አንተ ግን አንተ ደግሞ ልፋ ተብላ ይሄኔ እኮ አንተ ስርም ይኖራል እኮ ሪስክ ግልጽ ነው አለ በቃ አላህ ሲለው ነው ሁሉም ነገር የሚሆነው ተግባባን ምንም በቃ አላህ ከየትኛው እንዳደረገ አታውቀውም ማለት ነው ስለዚህ አልሙዓሲሩን ከልፒትሮል وغيره إلا أن الله جعل لذلك أجلا ووقت ለሁሉም ነገር ምን አድርጉለታል ጊዜና ወቅታል አንተ ቤት ውስጥ ራሱ ቤት ውስጥ ማለት ይሄ ምን ይጠቅማል ብለህ የምትለው ነገር ወይም ሀሳብ ጭንቅላት ውስጥ ድሮም ስታስበው የነበረው ነገር ማለት ነው። ይሄ ግን አይሆንም ብለህ ያልከውም የሆነ ጊዜ ላይ አላህ ያንን እንድተገብር ያደርግህና ሪዝቅ ያደርግልህ። ድሮም ግን ካንተ ጋር ነበረ፣ ያ ሀሳቡ ምኑ ነበረ። ግን ብላ ሲል ترزق ሲል በዛ ነገር ይሞታል፣ ግዛ ያሳውቃል። ስለዚህ እያንዳንዱ ነገር አላህ ሲለው የሚሆን ነገር ነው። አሁንም እነሱ በቃ አይናቸው ስር ነው ያሉት፣ ግን አላህ ይዩት ይድረሱበት የሰው ልጅ ስላላለ በቃ አያደርገውም ማለት ነው ሊያገኘው አይችልም ይላል والله المستعان ለሁሉም ነገር መታገጃ ማን ነው አላህ ነው خروج الدابة ሌላኛው ከቂያማ ምልክቶች ውስጥ ማለት ነው የዳባዋ ምን ማለት ነው መውጣት ነው ይላል خروج الدابة የእንስሳይቷ መውጣት ነው ይላል ذكر الله خروج الدابة في قوله تعالى አዎ የዛች እንስሳ መውጣት በተመለከተ ከተላላቅ ከተላላቅ የቂያማ ምልክቶች ውስጥ እንደምትመደብ ያው እንግዲህ ሐዲስ አመላክቷል እሷን በተመለከተ አላህ Subhanahu Wa Ta'ala በቁርአን ውስጥ ብሏል ذكر الله خروج الدابة في قوله تعالى وإذا وقع القول عليهم أخرجنا لهم دابة من الأرض تكلمهم أن الناس كانوا بآياتنا لا يوقنون إلى الله وإذا وقع القول ንግግሩ ማለት ነው ምን ያለ የተረጋገጠ ጊዜ አለ ንግግሩ የተረጋገጠ ጊዜ የሚለው የአላህ Subhanahu Wa Ta'ala ተፍሲሩ ብዙ ነው። ብዙ አይነት ዑለማዎች በተለያየም ቅጣቱ ይላሉ። ግልጽ ነው። ንግግሩ የወደቀ ጊዜና የተረጋገጠ በአጠቃላይ ብዙ ተፍሲር ስላለው በኋላ ላይ እናያለን። ራሱ ራሱ ኪታቡ ይዞታል። ወይዳ ወቃ አልቀውሉ የአላህ ንግግር የተረጋገጠ ጊዜና አለይህም በነሱ ላይ በነሱ ላይ በህዝቦቹ ላይ ማለት ነው أخرجنا لهم دابة። ለእነሱ ምን እናወጣላቸዋለን? እንስሳይቷ ትወጣለች ይቻላል። ለእነሱ እናወጣላቸዋል። ሚነል አርድ ትቀሊሙም ታናግራቸዋለች። የሰው ልጅ እንስሳ ነች። እንግዲህ ሰው ከእንስሳ ጋር ያወራ ማረል እንዴ? ግልጽ ነው። እቺ እንስሳ ትወጣና ትቀሊሙም ታናግራቸዋል። أن الناس كانوا بآياتنا لا يوقنون። የሰው ልጆች እንግዲህ በአላህ ስብሓነ ምን ታምር ወይም ደግሞ አንቀጻት ግልጽ ነው ምን የማያረጋግጡ መሆኗን ትናገራለች። አዎ እናንተ የአላህን ስብሓነ ወተዓላ ትእዛዝ እየፈጸማችሁ አይደለም ብላ ትናገራለች። ከዛ ላይ እያንዳንዱ ምልክት ግንባር ግንባሩ ላይ የጻፈችለት ትሄዳለች ማለት ነው። ግልጽ ነው። የምን ይሁን የምን የምን ይሁን የምን እያንዳንዱን ማለት ነው ግንባሩ ላይ ለጥፋ ትሄዳለች ማለት ነው። ግልጽ ነው። በፊት ቀይ ሽብር የሚባለው እንደሚሰራው ማለት ነው። ግልጽ ነው። ይገደል ብሎ ከለጠፈብህ ከኋላ መጥቶ አንደኛው ይገድላል አይደል? ግልጸዋል አገራችን ላይ እንዲያ ነበር የሽብር ከተማ ከኋላ ይለጠፍብሃል ከኋላ መጥቶ ያይበላል ግልጽ ነው አንተ ሲጣልብ ወዲያውኑ ትድንግትና ልጥል ስትል ነው የሚገልህ ያን ከኋላ መጥቶ ልጥለው መሞክርም ይገላል በቃ አንተ ሲጣልብ ወይ ስትለጠፍብህ በቃ ዝም ብለህ መጠበቅ ብቻ ለምትገደል ማለት ነው ግልጽ ነው የዚህ እንግዲህ ደግሞ እንስሳ ነች ለአንተ የምትነግርህ ግልጽ ነው قال الإمام ابن كثير رحمه الله تعالى في نهاية البداية والنهاية የሚባለው ኪታባቸው ላይ ያሰፈሩት ነገር አለ። قال ابن عباس والحسن وقتادة እነዚህ እንግዲህ በተፍሲር ዙሪያ ላይ በጣም ሊቅ የሚባሉ ናቸው አይደለ? ምን ይላሉ? ኢብን አባስ ብሎ አለ፣ ሐሰን ቀታዳም ብሎ አለ። ቱከሊሙሁም ማለት አይ ቱኻጢቡሁም ምን ትላቸዋለች? ታናግራቸዋለች ሙኻጠበተ ወረጃህ ኢብኑ ጀሪር ቱኻጢቡሁም ነው አለ تخاطبهم ማለት ነው አለ مخاطبة فتقول لهم ለእነሱ ትላለች أن الناس كانوا بآياتنا لا يوقنون ብላ ትነግራቸዋለች ነው ወሐካሁ አን አልይ ወአጣ ይህ ነገር ተዘግቧል ሐካሁ ማለት አውርቶታል ይህን ነገር አውግቶታል ማ አልይና አጣ ማለት ነው አጣ አልይ እነዚህ በተፍሲር ከሰሃቦች ውስጥ አልይ አሁን ታዋቂ ነው ኢብኑ አባስ ሌሎችም ማለት ነው እንደሚታወቁት ማለት እነ ቀታዳ ሐሰን እነዚህ ከሰሃቦች በኋላ የመጡ ናቸው፣ ግን በጣም ሊቆች ናቸው። ቃል ኢብን ከሲር ኢብን ከሲር ብሎ ይላል ፊ ሀዛ ነበር እነዚህ በተጠቀሱት ዘገባዎች ሰሃቦችም ታቢዕዮችም በፈሰሩት ተፍሲር ላይ ነበር አለ ምልከታ አለ። ምንድነው የሚከተለው وقال وعن ابن عباس تكلمهم ማለት تجرحهم የሚል መጥቷል። تجرحهم ማለት ቢማዕና ተክቱቡ አላ ጀቢኒል ካፍር በእያንዳንዱ ካፍር ግንባር ላይ ምን ትላለች? ምን ትላለች? ትጽፋለች። ካፍር ብላ ዋላ ጀቢኒል ሙእሚን ሙእሚን ብላ ጽፋበት ትሄዳለች። አጻፊብኝ ምናምን ብትላት አንተ የምትችል ነገር አይደለም ማለት የለም እንደዚህ ወአንሁ ትኻጢቡሁም ወትጀርሑሁም እንደውም ከሱ ደግሞ የተዘገበው ምንድነው ታናግራቸዋለችም ትጽፍባቸዋለች ሁለቱንም وهذا القول ينتظم المذهبين ልክ ዳዕዋን እንግዲህ እንደምታደርግ ነች ግልጽ ነው አለ ይሄ እንግዲህ وهذا القول ينتظم المذهبين ሁለቱንም መዝሃብ አካሄዶች ስርዓት ይዞ እንዲሄድ ያደርጋል ሁለቱንም ማስማማት ይችላል ማለቱ ነው የትኛውንም ትጽፍባቸዋለችም ታናግራቸዋለችም የሚለውን በስርዓት እንዲሄድ ያደርገዋል ያለምንም ኺላፍ ወ ቀውዩን እሱም ቀውይ የሆነ ንግግር ነው ሐሰኑን ጥሩና ጃሚዑን ለሁማ يولدتهم قول سبسبوا ميزا للنار والله أعلم حقيقة وميقوا الله وقال أيضا في تفسيري هذه الدابة يتشنس سالة تخرج في آخر الزمان بآخر الزمان توتالج عند فساد الناس يسول جوش منسلو سيبلاشو وتركهم أوامر الله يا الله سبحانه وتعالى تزاد ستو وتبديلهم الدين الحق أنتين يونا من جوش سيكأيرو يخرج الله لهم دابة من الأرض አላህ ከምድር ምንን ያስወጣል? እንስሳን ያወጣል ማለት ነው። ቂለ መካ ተብሏል። ከመካ ነው የሚወጣው እንስሳው ይላል። ከመካ ነው የሚወጣው ይላል። ወቂለ ሚን ገይሪሃ ከሌላም ነው የሚልም አለ። ፈቱከሊሙ ናስ የሰው ልጆችን እንስሳ ታናግራለች። ወቃለ አልቁርጡቢዩ ፊ ተፍሲሪህ በተፍሲሩ እንግዲህ ቁርጡቢ ብሎ ይላል ማለት ነው። ቀውሉላህ ተዓላ ወቃ አልቀውሉ ዐለይህም ማለት አሁን ቅድም ይቆይ ያልኳችሁ ተፍሲሩ ይሄ ነው። اختلف في معنى وقع القول واذا وقع عليهم القول የሚለው اذا وقع واذا وقع القول عليهم የሚለው وفي الدابة ይላሉ በእንስሷ فقيل تبلال معنى وقع القول عليهم ማለት وجب الغضب عليهم በእነሱ ላይ ቁጣው የተረጋገጠ ጊዜ ይላል ይህን ነው አብዛኞቹ የሚፈስሩበት ቃለ ቀታዳ ወቃለ ሙጃሂድ ሙጃሂድ ደግሞ ምን አለ ያንን ያለው ቀታዳ ነው ይሄን ደግሞ ሙጃሂድ ኢብኑ ጀብር ነው በጣም በተፍሲር የሚታወቅ ነው ሐቅ القول عليهم በእነሱ ላይ ንግግሩ የተረጋገጠባቸው ጊዜ ነው ቢአነሁም ላ ዩእሚኑ እነሱ የማያምኑ መሆናቸውን وقال ابن عمر ابن عمر ደግሞ ብሎ ይላል وابو سعيد الخدري رضي الله عنه إذ لم يأمر بالمعروف በመልካም ያላዘዙ ጊዜ ነው ወየነሃ አኒል ሙንከር ወጀበ ሰኸጡ አለይህም በእነሱ ላይ ቁጣው ተረጋገጠባቸው ማለት ነው ወይም ግድ ሆነባቸው ማለት ነው ቅድም መጀመሪያ ከፈሰርነው ጋር ይመሰሰላል አይደል የተረጋገጠባቸው ጊዜ ነው ይሄ እንግዲህ አልአምር ቢልማዕሩፍ ወነህይ አኒል ሙንከር ሲተው የሰው ልጅ የአላህ ቁጣ ምን ይልበታል ይረጋገጥበታል ማለት ነው وقال عبد الله بن مسعود ብሎ ይላል وقوع القول የንግግሩ መከሰት የተባለው የኩኑ ቢመውት العلماء ዑለማዎች ሲሞቱ ነው አለ ኢብኑ መስዑድ ደግሞ وذهاب العلم وذهاب العلم የዕልም ደግሞ ምን ማለት ነው መጓዝ መወገድ ነው ورفع القرآن የቁርአን መነሳት ነው قال عبد الله عبد الله ብሎ ይላል أكثروا አብዙ አለ تلاوة القرآن ቁርአንን ማንበብን አብዙ አለ ቀብለ አን ዩርፋዕ ቁርአን ከመነሳቱ በፊት ቁርአንን በደንብ አርጋችሁ ቅሩ አለ ቃሉ هذه المصاحف ترفع ይሄ የምንቀራው ደግሞ ሙስሐፍም ይነሳል እንዲህ አለ። ይሄ የምንቀራው የቁርአን ጽሁፍ አለ አሉና ጠየቁት። ፈከይፈ ቢማ ፊ ሱዱር ሪጃል እንዴት ሊሆን ነው ታዲያ? እሺ የሰው ልቦና ውስጥም ያለው አለ። ቁርአኑ ከተነሳ የሰው ልቦና ውስጥ እንዴት ነው አለ። ቃለ ዩስራ እሱም ይወገዳል። አለይህ ለይለን በለሊት ፈዩስቢሑነ ሚንሁ ቀፍረን የሰው ልጅ ሁላ ቀፍር ይሆናል፣ ባዶ ይሆናል ማለት ነው። ጽሁፉ እንደተነሳ ሁላ ምኑ ይነሳል? የሰው ልቦና ውስጥም ያለው ይነሳል። መጀመሪያ የሚነሳው ምን ላይ ያለው ነው? ጽሁፉ ጽሁፉ ሁላ ቁርአን እንዴት ይጠፋል እንዳትል፣ ቁርአን ጠቅላላ ይጠፋል። በቃ የምታየው እትም ሁላ ይጠፋል። ከዛ ደግሞ የሰው ልቦና ውስጥ ያለው ሁላ ደግሞ ምን ይላል? በአንድ ሌሊት እሱም ባዶ ይሆናል ማለት ተግባባን። ወየንሰውነ ይረሳሉ ላ ኢላሃ ኢላላህ وينسون لا إله إلا الله ويقعون في قول الجاهلية وينسون لا إله إلا الله لا إله إلا الله من إله يرسل ويقعون في قول الجاهلية بجاهلية نقدر استيود قالوا وأشعارهم قتل منامن يما يما نقدر إنهم يأكل وذلك حين يقول القول عليهم ይሄ እንግዲህ ቁጣው ሲረጋገጥባቸው አላህ የተቆጣ ጊዜና ምክንያቱም ቁርአንን ይዘው አይሰሩበትም ቁርአኑን አፍዘው ምን አይሉትም አይሰሩበትም። ስለዚህ ቁርአኑ እንግዲህ ያፈዘው ቁርአንን አፍዘ ማሰራ ከሆነ ከልቦና ግልጽ ነው። የቁርአን እትምም ማሰሩበት ከሆነ የተከበረ ነው። እናቶች አንዳንዴ ያንተም የምትለው ነገር አለ አይደል? በአግባብ የሆነ ነገር ሰጥቶ የማይጠቀም ማጠቀም ከሆነ አምጠው ለሚጠቀም ሰው ሰጣለሁ የምትለው ነገር አለ አይደል? ይሄ መጫወቻ አይደለም ትላለህ። አላህም ይሄ ጨዋታ አይደለም። ግልጽ ነው። ስለዚህ ማሰሩበት ከሆነ ከምድር ላይ ያነሷል ከዛ በኋላ ማለት ነው የምድር ማብቂያ ይሆናል ማለት ነው ثم ذكر أقوالا أخرى ከዛ ሌላ ንግግሮችን ማወሱ بمعنى وقع القول عليهم وقع القول عليهم የሚለውን ተፍሲር በተመለከተ ثم قال ከዚያ ብሎ አለ قلت وجميع الأقوال عند ተአሙሊ የሁሉንም ዑለማዎች ተፍሲር ስናጤን አለ ተርጂዑ ኢላ ማዕነ ዋሂድ የሁሉም እስካሁን የፈሰሩት ዑለማዎች ንግግር ወደ አንድ ምን ይላል ይመለሳል አለ ወደሊሉ አለይህ አኺሩ ልአያ አነናሱ አነናሰ ካኑ ቢአያቲና ላ ዩቂኑ የማያረጋግጡ በመሆናቸው ማለትም ይሄ የሚቆጣባቸው ሰዎች ናቸው ማለት ነው። ወቁሪያ አነ ቢፈትሒ ልሐምዛ ሐምዝ ሆኖ ፈትሓ ሆኖ ተነበዋል ይላል። ያው የምናነበውም እኛማ በፈትሐ ነው አይደል? ኦኬ በከስር ፈልጎ ሊሆን ይችላል እንጂ እኛ የምናነበው ራሱ በፈትሐ አይደል አነናሰ እኮ ነው አይደል እንዴ? የፈለገው በከስር መሰለኝ እዚህ ጋር መዋሊፏ ቢፈቲ ለሐምዝ ለኛማ በፈትሐ አይደል እንዴ ምናነባ አነናስ እኮ ነው የምታነበው እ የት ያንተ አዎ ያንተ ነው ትክክል በከስር ተነቧል ነው ማለት የፈለገው እንጂ አስተካክሉት ፈትህ ነው እንጂ ከስርማ ፈትሃማ ድሮም ፈትሃ ነው وفي صحيح مسلم عن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم ثلاث اذا خرجنا ሶስት ማለት ነው ታላላቅ ተአምራቶች ከተከሰቱ ከወጡ ላ የንፈዑ ነፍሰን ኢማኑሃ አንዲት ነፍስ አመንኩ ብትል አይጠቅማትም። ለም ተኩን አመነት ሚን ቀብል ከዚህ በፊት ያላመነችውን አሁን አምኛለሁ ብትል ምንም አይጠቅማትም። أو كسبت في إيمانها خيرا ወይም በኢማኗ ምንም መልካምን ካልሰራች አይጠቅማትም። አንደኛው طلوع شمس ፀሐይ ሲወጣ من مغربها ከመግቢያዋ ማለት ነው። ስትወጣ ሰው ልጅ ኧረ በቃ آمنت بالله ብለህ ብትል ታዲያ ድሮንስ አሁንማ የግድን ታምናለህ <laughs> ታታም ማ ፊርዓውን እንዳለው ማለት ነው። ምን እንዳለ آمنت برب هارون وموسى ሲል አላህ ምን آلآن وقد عصيت قبل አለ ከዚህ በፊት አመፀ ገርገራ ጉሮሮህን ስትያዝ ነው እንደምታምኑ አለ ግልጽ ነው ያን ጊዜማ ማንም ማለት ነው የሚያምነው ነገር ነው የሚያስተባብልም ሰው የለም አሁን ነው እንጂ ማመን ወደጃል ደጃል ከወጣ በኋላም የለም ወደ አበቱል አርድ እኔ ወላሁ ተዓላ አለም ወአጀል የቂያማ ምልክት ትልልቆቹ እንጂ ቀረ የምትለው እኮ የለም በአሁኑ ሰዓት ግልጽ ነው እነዚህ ትልልቆች እንጂ እነሱ ደግሞ መምጣት ከጀመሩ የሚያቆሙት ነገር የለም ግልጽ ነው። እንዳልነው ባለፈው እንደ ምንድን ነው ብለናል። ኽርዝ ሲበጠስ ይሄ ሙስባህ አይደለም ሲበጠስ መሀል ላይ ያለው እንዳለ ተተልትሎ ሁሉም ይወርዳላ። እንደዛ ነው ሁሉም እየተከሰቱ ይመጣው ማለት ودابة الأرض دابة الأرض ከወጣችን የሰው ልጅ ቢያምን ምንም አይጠቅመውም። በቃ ምን ያኔማ ሁሉም ያምናል። አንተ ደጃል واختلف في واختلف በዑለማዎች መካከል የሀሳብ ልዩነት አለ። في تعيين هذه الدابة እችን እንስሳ ምን አይነት ነች ብሎ አንዳንዱ ደግሞ ተጨንቆ እንስሷን መልክ የሚሰጣትም አለ። ወሲፈትያ መልኳን ምንነቷን ታዕይን ማለት እንዲህ ብሎ መለየት የምትሳብ ነች፣ የምትበር ነች፣ ምናምን ነች፣ ወፍ ምናምን የተለያየ የሚያደርግ አለ። ወፍ ነው እኛ ብዙ ጊዜ የምንሰማው። ምን እንደሆነች ግን ተገልጿል። ወሚን አይነ ተኽሩጅ ከየት ነው የምትወጣው? እኽት اختلافا كثيرا بتأم بزو خلاف الله كثيرا قد ذكرناه في كتابي التذكرة من الأولين أو ستنا لله انتهى انتهى كلام نجد دروزيقات تقوى وعن حذيفة بن أسيد الغفاري رضي الله عنه قال قال عن النبي صلى الله عليه وسلم علينا نبي بنيا لي قالوا ونحن نتذاكر أن يا وسان يا وقان فقال ما تذاكرون من دون التواقوت ቃሉ ነትኩሩ ሳዓ ሰዓቲቷን ስለ ቅያማ ነው የምናወራው አሉ። ቃለ ኢነሃ ለን ተቁመ ሐታ ተረው ቀብለሃ አሽረ አያት ታላላቅ አስራ ታምራቶችን እስክታዩ ድረስ ቅያማ አትቆምም አሉ። ወዘከረ ሚነሃ ዳባ እዛ ላይ ማለት ነው ስለ እንስሳይቷ አውርቷል ነብዩ። رواه الإمام أحمد وأبو داود وأبو داود ومسلم وأهل السنن وقال الترمذي وهذا حديث حسن صحيح ولمسلم من حديث العلاء عن أبيه عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال بادروا بالأعمال الستة بسدس ተግባሮች تشاكلوا سدس تكبارات ተግባራቶችን ተቻኩላችሁ ስራችሁን طلوع الشمس أي كما ከመውጣቷ بفيت من مغربها والدجال ወዳባ الحديث ولمسلم أيضا من حديث قتادة عن الحسن عن زياد بن رباح عن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال بادروا بالعمل ستا الدجال والدخان والدابة الأرض دخان يوزي تجمر الله ጭስ ማለት بمدر لي من نساء جسال አደገኛ وقال مسلم حدثنا أبو بكر ابن أبي شيبة حدثنا محمد بن بشر عن أبي حيان عن أبي زرعة عن عبد الله بن عمرو رضي الله عنه قال حفظت من رسول الله صلى الله عليه وسلم حديثا كنبي حديثنا في الجلولة لم أنساه بعد من يرسوت مالته سمعت رسول الله صلى الله عليه وسلم يقول إن أول الآيات أنك مجمرة آه، تلالك تامراتوش خروجا بموت أزدوري علي تلالك تامراتك كمي بالتوس طلوع الشمس نوال يسعي موتاتنو من مغربية إيه ألتلم مدى كموني تنسى مالته ወኹሩጁ ዳባ እንዲሁም የምን መውጣት የእንስሳይቷ መውጣት አለናስ በሰው ልጆች ዱሃን እሷን በጠዋት ነው በንጋት ነው የምትወጣው በጨለማም አይደለም ዋዩሁማ ካነት ቀብለ ሳሒበቲሃ ማናቸው እንግዲህ ማንኛውታም ከተከሰተች ማለት ዋዩሁማ ካነት ቀብለ ሳሒበቲሃ ማንኛይቱም ከጓደኛይቷ ቀድማ ከተከሰተች ሁለቱ ናቸው አረል ታምራቶች የተባሉት አንደኛይቷ ማለት ነው ቀድማ ከተከሰተች ፈልኡኽራ አላ ኢትሪሃ ቀሪበን አንደኛዋ በእሷ ፋና ወዲያው ትከሰታለች አላ ኢትሪሃ ማለት ምን ማለት ኢፍ በእሷ ፋና ተከትላ ትከሰታለች አንዷ ከተከሰተች ምን ማለት ነው ተከታትለው የሚመጡ ምልክቶች ናቸው ማለት ነው እዚህ ጋር ወአዩሁማ የሚለው ሸርጥያ ነው እሺ ሌላ እንዳፈስሩ እስቲፍሃም እንዳታረጉት ቃለ ኢብኑ ከሲር ረሂመሁላሁ ተዓላ አዩሁማ ማለት ጥያቄ የትኛዎቿ ናቸው ብለን እንዳፈስር ነው ቃለ እብን ከሲሪን እብን ከሲር ረሒመሁላህ ብሎ ይላሉ አይ አወሉል አያቲ የመጀመሪያው አንቀጻቶች አለቲ ለይሰት መዕሉፋ ያልተለመዱ ናቸው አሉ ወኢን ካነ ደጃሉ ወኑዙሉ ዒሳ ዓለይሂ ሰላት ወሰላም ሚነ ሰማ ቀብለ ዛሊክ ከነዚህ ተአምራቶች በፊት የተከሰተ ተአምርን ቢኖር እነዚህ ደግሞ ከነዚህ የበለጡ ተአምራቶች ናቸው ልብ በሉ እዚህ ጋር ልብ በሉ ከነዚህ በፊት ተአምር ተከስቷላ ቢነሱም ቢሆኑ እነዚህ ደግሞ ከነሱ አንጻር ምንድን ናቸው? በጣም ተአምር ናቸው። ለምን ይኸው ወከዛሊከ ኹሩጁ ያእጁጅ ወማእጁጅን ቢኖርም ፈኩሉ ዛሊከ እሙሩ ማእሉፋ የያእጁጅና ማእጁጅ መውጣት የደጃል መምጣት እሱም የተለመደ ነው የተለመደ ነው። እንዴት አለ ሊያነሁም በሸር ያእጁጅና ማእጁጅም ሰው ናቸው። ደጃልም ምንድን ነው ሰው ነው። እንደ ሰው ነው አረ ግን ወሙሻሃደቱም አምሳሊህ ማእሉፋ እነሱን መመልከት የእጁጅና መእጁጅን የሚሆን ማ ደጃልንም መመልከት ፈአማ ኹሩጁ ዳባ የእንስሳይቷ ግን መውጣት ግን አላ ሸክሊን ገይሪ ማእሉፍ ከተለመደ ውጪ ነው አላ ገይሪ ማእሉፍ ማለት ማለት ከተለመደው ውጭ ማእሉፍ ማለት ተለመደ ማለት ማእሉፍ እንስሷ የተለመደች ነች ነው ደጃል ምንድነው ሰው ነው አይደል? ነው ማጁጅ እንስሳ ግን አንተን ስታናግር እንዴት ያልተለመደ ነው። ወሙኻጠበቱሃ ናስ አንተ ነብይ ነኝ የሚል አለ አይደል? ደጃል እኮ ሲመጣ መጀመሪያ የሚለው ምንድነው ነብይ። ከዛ በኋላ እያለ እያለ እኮ ነው እንትኑን ያሳድገዋል እድገቱን ጌታ ነኝ ይላል። ሰው ሲደግፍ አሃ ነብይ ነኝ ስል ሁሉም ተቀበል። በቃ ሞቅ ይለውና ምን ያደርጋል? በቃ አምላክ ነኝ ይላል። ግልጽ ነው። አላ ሸክሊ ገይሪ ማዕሉፍ ወሙኻጠበቱሃ መናገሯ እና ሰው ልጆችን ማናገሯ ወወስሙሃ እያሁ ሰው ልጆችን ደግሞ መሰየሟ ማለት ነው መግለጿ ቢልኢማን በኢማን ወልኩፍር አንዳንዶቹን ደግሞ በኩፍር አንተ ካፊር ነህ አንተ ሙስሊም ነህ እያለች ፈአምሩን ጉዳይ ነው ኻሪጁን የወጣ አመጃሪል አዳት ከምን ከሰው ልጆች ከተለመዱት ክስተት ይወጣሉ። ወዛሊከ አወሉል አያቲል አርድያ በምድር ላይ የተከሰተ ልዩ ታሪክ ማለት እሱ ነው። ከማ አነ ጡሉዕ ሸምሲ ሚን መግሪቢያ አወሉል አያት ሰማዊያ በምድር ላይ ከሚከሰት ትልቅ እዚህ ጋር ያለውን ንግግር በደንብ አጢኑት። ወደዚህ አንተ በምድር ላይ ከሚከሰቱ ትልቅ ተአምራቶች ምንድን ነው አለ ያቺ እንስሳ መውጣቷ ነው። በሰማይ ላይ ከሚከሰቱ ደግሞ ትልቅ ክስተቶች ውስጥ ምን ማለት ነው አለ የፀሐይ ከመግቢያዋ መውጣት እና ተጥሉ አላ ኺላፊ አደቲሃ አልማዕሉፋ ከተለመደው ልማድ ውጪ ትወጣለች ይላል። ኢንታ አይ ኢንታ ከላሙ ንግግሩ እዚህ ላይ ተቋጭቷል ይላል። ኢንሻአላህ ሰዓት ስለደረሰ ነገ ከሚቀጥለው እንግዲህ እናነሳለን هذا وصلى الله على نبينا محمد وعلى آله وصحبه وسلم